السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين اللهم لا سهل إلا ما سهل وأنت إذا شئت تجعل حزن سهلا اللهم سهل أمورنا يا رب العالمين وعلمنا ما ينفعنا وزدنا علما يا رب العالمين آه إن شاء الله سيكون درسنا اليوم من كتاب البيوع في باب شروط البيع وما نهي عنه رقم الحديث 675 675ኛው ሐዲስ በከብሉል መራም ሐዲስ ابن عمر ማለት ነው ከሱ ነው የምንነሳው ይመስለኛል من يقرأ المثنى فليتفضل مشكورا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين وعنه أن رسول الله صلى الله عليه وسلم نهى عن بيع الولاء وعن هبته متفق عليه طيب عنهما أن رسول الله صلى الله عليه وسلم نهى عن بيع الولاء وعن هبته كعبد الله بن عمر تزجب يهلتن مسراء الله ودد الله أن رسول الله مالت يا الله ملكتنيا نهى كالكلاوال مالت تزجب عن بيع الولاء አንድን ባሪያ ከባርነቱ ነፃ በማውጣት የሚገኘውን ዝምድና ወይም ስልጣን ከመሸጥ ወአን هبته ከመጀባትም አባትነት አይሸጥም እናትነት አይሸጥም ወንድምነት አይሸጥም እህትነት አይሸጥም ዝምድና የዝምድና ሀረጎች ናቸው እነዚህ وكذلك አንድን ባሪያ ከባርነት ነፃ ያወጣ ሰው ባርነት ነፃ በማድረግ በማውጣቱ ልክ እንደ ዝምድናው አባት ወንድም እንደምንለው የዝምድና ሀረግ ፈጠረ ከዛ ከባሪያ ጋር ማለት ነው ይሄን ነገር አልፈልገውም እሸጣለሁ ቢል ወይም እሰጣለሁ ቢል አይችልም ማለት ነው ወላ ማለት ያው እንዳይከብዳችሁ አማርኛ እንደምትፈልጉ ተርጉሙት ወላ ማለት ከቋንቋ አንፃር ስልጣን ማለት ነው ከሌ በከሌ ወልይነት አለው ከተባለ የበላይነት ተቆጣጣሪ እንደማለት ነው ወይም ደግሞ ስልጣን ውላይ የከሌ ውላይ ይባላል የከሌ አስተዳደር የከሌ ስልጣን ለማለት ተጠቀሙታል ቋንቋዊ ሸሪዓዊ ፍቺ ግን ወላ ማለት ወላኡል ዒታቃ ነው የሁርነት ዝምድና ማለት ነው الذي سببه نعمه المعتق على من اعتقه بالعتق የሁርባይ ውለታ ሁር ባለው ሰውዬ ላይ ያለው ውለታ ወላ ይባላል ይሄ ነገር ሉህመቱን ከሉህመት ነሰብ እንደ ዝምድና የሚቆጠር የዘር ሐረግ ነው ስለሆነም አይሸጥም አይለወጥም አይወረስምም ደግሞ ወላኡ ዝምድናው አይወረስም ባይሆን ወእንማ ይወራሱ ቢሰበብሂ በዚህ ምክንያት ይወረስበታል እንጂ ራሱ ዝምድናው አይወረስም ነው የሚለው ሉህማ ቀራባ ማለት ነው ሉህመቱን ከሉህመት ነሰብ ይላል ያወታ ላይ ሉህመቱን ከሉህመት ነሰብ ማለት እንደ ቀራባ ያለ ዝምድና ነው ነው ያው ውርሻው ምንድነው ባራን ከባርነት ነፃ ወጣ ሰው ከዛ ነፃ ካወጣው ባሪያው በሞተ ሰዓት የሚወርሰው አወራረስ ምንድነው የሚሆነው ጣው ለሚለው አሶባ ነው የሚባለው አሶባ ማለት የወንድ ልጅ ጣ ነው የ የአባትም ሊሆን ይችላል እንደገና የወንድም ወዘተ አሶባ የሚባል እጣ ነው የሚሰጠው ነው አንድ ባሪያ በባርነት ላይ ያለ ምንም በእጁ ገንዘብ አስገብቶ ይሄ ንብረቴ ነው የሚለው የለም ራሱ ንብረት ስለሆነ ለሰዎች ነገር ግን ከባርነት ነፃ ከወጣበት ቀን ጀምሮ ገንዘብ ማጠራቀም ይችላል ለራሱ አንጦራ ያ ነገር ገንዘብ አገኘ ያ ገንዘብ እንደያዘው ቢሞት ሊወርሰው የሚችለው ከባርነት ነፃ ያወጣው አካል ነው فهو ይሄ ወላ ማለት ከነሰቢ እንደ ዝምድና ሀረክ ለሰረዘ ተብሎ የሚሰረዝ ነገር አይደለም አንዳንድ ሰዎች ልጃቸው ሲያበሽቃቸው መስላቸው አባትነትን ይክዳሉ እናትነትን ይክዳሉ አንዳንድ ጊዜ አባትነትን መካድ እናትነትን መካድ አንዳንዶቹ ያው ሚስቱን ሲጠራጠራት ይሄ ልጅ ከኔ አልተወለደም ብሎ ግግም የሚል አለ ይሄ ነሰብ ዋስለን የለም እያለ ነው እንጂ ያለውን ዝምድና ይካድ አይደለም ከኔ አልተፈጠረም ይሄ ልጅ ዝምድና የለኝም ነው እያለ ያለው እንግዲህ ወነቱም ሆነ ውሸትም ሆነ ሌላው ሲያበሽቀው ልጁ የሆነ ዱር የሆነበትና ወይ ያልፈለገው ሰው አይጋባበትና እንደዛ ሲያደርግ ክጅሃለሁ ልጅ አይደለም ካሁን ጀምሮ ይላል አይካድ በመካዳ አይሆን በመሸጥ አይሆን በማውረስ አይሆን በስጦታ አይሰጥ ዝምድና ዝምድና ነው አቡ ለሀብ የነብያችን አጎት ነው የሚሸጥ ቢሆን እሱ ሽጦ ይገላገል ነበር አልሸጡም አይሸጥም ጥሩም ሆነ መጥፎም ሆነ አላህ ጥሩ ያገልን ዘመዶቻችን ብቻ ወላእም እንደዛው ነው ወላእነትም አይሸጥም አይለወጥም ባይሆን በሱ ይወረስበታል እንጂ ነው አላየሃል አይሆንም አይሸጥም አይለወጥም ማለት እሸጣለሁ አንድ ሰው يا الله هكتله وعن أبي هريرة رضي الله تعالى عنه قال نهى رسول الله صلى الله عليه وسلم عن بيع الحصاة وعن بيع الغرر رواه المسلم وعن ابي هريره رضي الله عنه قال نهى رسول الله صلى الله عليه وسلم عن بيع الحصاة وعن بيع الغرر رواه مسلم እንግዲህ አሁን ያሳለፍነው ሐዲስ የከባርነት ነፃ የማውጣት ዝምድና የማይሸጥ የማይለወጥ ሊሸጡ ሊለውጡት የማይበቃ መሆን ያው ሐራምነቱን የሚገልጸው አሁን አሁን ደግሞ በይዑል ሐሷ የሚሉት ነገር አለ የጠጠር ግብይት ማለት ነው ሐሷ ጠጠር ማለት ነው የጠጠር ግብይት ክልክል ነው ነብያችን ከልክለዋል ነው የሚለን ወአን በይዕል ገረሪ ማታለል ያለበት ግብይት ማታለል forged ኡን ዋና ጥሩ ዕቃ አስመስሎ ማቅረብ ርካሹን ውድ አድርጎ አሳምኖ መሸጥ ይሄ ገረር ነው ወይም ደግሞ ማንነቱ የማይታወቅ ምንነቱ የማይታወቅን ነገር የሚታወቅ አስመስሎ መሸጥ ማጭበርበር ማታለል ስለሚኖርበት በይዑል ሐሷት ማለት በደንብ ግልጽ ሆኖ እንዲገባችሁ አንድ ሰው ሻጭ ለገዢ ምን ይለዋል እርሚ هذه الحصى ይችን ጠጠር ወሩራትና ሻጩ ነው የሚለው فاي ثوب تقوا عليه እንት ማንኛው ያቺ ጠጠር ያረፈችበት ልብስ በይህን ያህል ዋጋ ሽጨልሃለሁ ይለዋል በደንብ ስሙት ብዙ ሸቀጥ አለ ይችን የሆነ ጠጠር ወሩርና ያረፈችበትን በህን ያህል ዋጋ ሽጨልሃለሁ ሌሎች ይችላል ባይው ሻጩ ወይም ደግሞ ገዡ የሆነ ጠጠር ወረውራለሁ ያቺ ተጠር የመታችው በህን ያህል ዋጋ ነው ምገዛ ይለዋል ገና አልተወረወረችም ጠጠሯ የትኛው ላይ እንደምታርፍ አይታወቅም አሜሪኮ ስርት ላይ ይሁን ጣሊያን ስርት ይሁን ጃፓን ስርት ይሁን ቻይና አይታወቅም እንግዲህ የምታርፍበት ያረፈችበትን ሽጨልሃለሁ ወይም ገዝቻለሁ ማለት ሁለቱም ያው ነው ይሄ በይዑል ሐሳት ይሉታል وعن بيع الغرر بيع الغرر እንደዚሁ غر يغر بيع الغرر ማለት بيع እንደማለት ነው ሰውን ችግር ላይ የሚጥል ግብይት ማለት ነው ዛሂሩ ሲያውት በጣም የሚስብና ጥሩ ቃ ይመስላል እንግዲህ ወርቅ ቅብ ይሆናል ሲያወጥ ጥሩ ይመስላል ሲገቡበት ግን መጥፎ ይሆናል ውስጡ ምንነቱ ያልታወቀ ነገር ظاهره ግን ሲያዩት የሚያምር ማለት ነው አንዳንድ መኪና መኪናዎች ከላይ ሲያዩዋቸው በጣም ያምራሉ ግን ፎርዱ ቶዮታው ወዘተ እንደገና ቻይናው ፈረንሳይ ስገባ ሌላ ነገር ነው የሚሆነው ከላይ ያማረ ሁሉ ውስጡ አያምርም አላያ ላውጥሩ መስሎ ሰው እንዲ ያን ግብይት እንዲገባበት ያደርጋል ውስጡ ግን መጅሁሉ አቂባ ነው መጨረሻው አይታወቅም ያቃ ጥራቱ ምን ያክል ነው አይታወቅም አገልግሎቱ ምን ያክል ነው አይታወቅም አንዳንድ ጊዜ መጨረሻው የማይታወቅ ከበዒ ሐበል ሐበላ የርጉዝን እርጉዝ ሽጨላሉ ማለት ለምሳሌ እዛ ግብይት ላይ ራሱ ይደረሳሉ ነው የርጉዟ እርጉዝ መምጣቱ እርግጠኛ አይደለንም እርጉዟ ለሞት ስለምትችል ገና ሳታረግስ ሳትወለድም ለሞት ስለምትችል ስለዚህ አቂባው መጨረሻው አይታወቅም የዚህ ግብይት ማለት ነው እሺ ወይም ወይማ ለልዓጅዝ عنه ወይም የማይቻል ማናገኘው ነገር ሆኖ ማለት ነው ልናገኘው ማንችለው ከአቅማችን በላይ የሆነ ግብይት ይሆናል ለምሳሌ ያመፀ ያመለጠ ግመል በሰው እጅ አልገባም ብሎ ለማዳል አይደለ ጠፍቷል ሩጧል በሰው የሚገኛ የሚገኝ አልሆነም የጠፋውን ግመልን ያየሮጠውን ግመልን ሽጨልሃለሁ ማለት ይሄ አጅ ነው ራሱ ማያዝ ያቃተውን ሽጨልሃለሁ ማለት የማይሆን ነገር ነው ነው ለዚህም ሊሆን ይችላል አውል መጅሁል ሙጥለቅ ወይም ጠቅላላ ማንነቱ ያልታወቀ መጅሁል ሙጥለቅ ማለት ከዚህ እስከዚህ ያልተባለ ነገር ወይም ሙአየን ሆኖ እቃው ይሄን እንዲያለ ተብሎ ግን መጅሁል የሆነ መጅሁል የሆነ እቃው ተጠቅሶ ጥቅሙ ግን መጅሁል የሆነ ይሆናል ደግሞ አንዳንዱ ይሄም አይቻለም ነው እሺ እንግዲህ ብዙ ነው ይሄ ገረር የሚባለው መሰላችሁ ብዙ ጊዜ እኔ ገጠር ነው ያደኩት በነገራችን ላይ የሚታለቡ ላሞች አሉ የሚታለቡ ላሞችን ይሸጣሉ ሰዎች ከመሸጣቸው በፊት ለአንድ ቀን ለሁለት ቀን ወተቷን አያልቧትም ላሚቱን ገበያ ሲያወጧት ገበያ ሲያወጧት ሁለቀን ያልታለበች ላም እንግዲህ በጣም የምታግተው ያያት ሁሉ እቺ ወተታም ላምነች ብሎ ነው የሚገዛት ዛሂሩ አሁን ወተታ አለ ተሎ ብሎ ከፍሎበት ገሷት ነው የሚሄደው እቤት ወስዶ አንድ ቀን ሲያልባት ከዛ በኋላ ያጋት የለም ያ ወተት የለም ድራሽ ነው የሚጠፋው አንዳንድ ሰዎች ደግሞ በአካባቢው ግጦሽ የሌለ ከብቶች ይከሳሉ ነገር ግን ጨውን በጥብጠው በውሃ ከብቶች ከአቅም በላይ እንዲጠጡ ያደርጓቸዋል ከጠጡ በኋላ ማሻአላ ሆዳቸውን ፍት ብሎ በጣም በትንሽ ነገር የሚብቃቁ ከብቶች ይመስላሉ ሲያዋቸው በልቶ የማይጠረቃን ይሄ ከብት ምን ነገር አለ ደሞ ይለየዋል ገበሬው በዛ ይገርማቸዋል አሁን ሲያይ በጣም ጥሩ ይመስለዋል ይገዛል ቤቱ ወስዶ አንድ ቀን ሁለት ቀን ካደረ በኋላ ያከብት ክስት ቢቀልበው ቢቀልበው አይድንም ሸወደኝ ይሄ ሻጭ እንደ ምን አስነክቶ አብልቶ አመጣት ይሄን ከብት ነው የሚወከዛ በኋላ ሲራገም ነው የሚኖረው ይሄ ምን ባይ በይዑል ገረር ይባላል ለምን ዛሂሩን አይቶ ደስ ብሎት ነበረ ባጢኑ ግን ተሞልቶ ነው እንጂ የለም እንደውም አንዳንዶቹ የተጠናወታቸው የላሞቹን ጡት ያስሩታል ተወሰነ ቀን ጥጃ እንኳን እንዳይጠባ እንደዛ ገው ገበያ ያወጣሉ ከዛ ፈተው ማለት ነው እና ሰዎች ለማጭበርበርና ብራቸውን ለመሰብሰብ ኪሳቸውን ለመሙላት የማያደርጉት ነገር የለም እንዲህ ያለ ግብይት አይቻልም ነው በቁጥጥራችን ያልሆነውን ነገር በባህር ላይ አሳ ማጥመጃ ወሩሬ ይሄ ማጥመጃው ወይም መያዣው የያዘውን አሳ ሽጨልሃለሁ አለው አይሆንም መጅሁል ነው አይታወቅም ይይዛል አይዝም ከያዘ ስንት አሳይዛል አይታወቅም ይሄ በይዑል ገረርም በይዑል መጅሁልም ነውና አይቻለም ነው <clears throat> አላየህ ብዙ ምሳሌዎች ማምጣት ይቻላል የሆነ አዝመራ አዝምሮ አብቦ አፍርቷል ገና አልቀላም ይሄን ሽጨልሃለሁ አለው ያልበሰለውን ሰውየው አባው መምሲያው በጣም ያምረውና ይገዛዋል ትንሽ ቆይቶ ግን ውርጭ ይመጣና ሳይደርቅ ስለሆነ ውርጭ ይመታዋል አንድ መህለ የማይገኝበት ይሆናል ከዛ በኋላ አትክልትም ሆነ ምን እንዲያጎ ማታለም ይገኛል እንዲያሉ ግብይቶች በይዑል ገረር ይባላሉ አላየሃል በይዑል ገረርን ወደ ሶስት ይከፍሉታል አንደኛው ማስረከብ የማይቻል የሸጥከውን ነገር ማስረከብ ማትችለው የፈረጠጠን ግመል ይመስል ያቸዋለሁ ሁለተኛው በይዑል መጅሁል ሙጥለቅ አው መጅሁል ጅንስ ወይም አይነቱ ታውቋል ጥቅሙ ግን ምን ያህል አሳ ተብሎ ለምሳሌ ግን ምን ያህል አሳ ይዘል አያቀውም ስንት ፍሬ ነው አይታወቅም መጅሁለ ሙጥለቅ እንደው የሆነ ነገር ሽጨልሃለሁ አለው ዝም ብሎ ምን እንደሚሸጥ አይታወቅም የሆነ ነገር የሆነ ነገር ስሙ ሳይጠቀስ ወይም ጠጠሮ ያረፈችበት ነገር ሽጨልሃለሁ አለው ምን ላይ እንደምትርፍ አይታወቅም ይሄ መጅሁለል ሙጥለቅ ይባላል ሁሉም አይቻልም ነው እንግዲህ ሽያጭና ሽያጭ ላይ አብዛሃኝ ግብይትን حرام የሚያደርገው ይሄ ግብይት ሐላል ነው حرام ነው የሚለው ላይ حرام አድርጎት የምናገኘው አብዛሃኝ እገር ወሰዱት ይሄ ታሚን ኢንሹራንስ የሚባለው ነገር ክልክል ነው የሚባልበት ምክንያቱ ምንድነው ማታለል ሌላው ደግሞ ይሄ ቴንስ ነው ምንም ተውት ግብይት አለ ደግሞ ሁሉም በየአካባቢው ገባው ይላል ከበታች ስድስት ሰው ሰባት ሰው ሶስት ሰው አራት ሰው አንጣ ይባላል እሱን ካመጣ እንዲያል ገቢ ያለህ ይባላል ሰው ማታለያ ነው ምክንያቱም ከላይ ያሉ ሰዎች ይጠቀማሉ ከታች አዲስ የገቡ ሰዎች መሰል ደግሞ ከታች ካላመጡ ከሳሪዎች ናቸው መግዛት የማይፈልገውን ነገር ይገዛል ለምን ድርጅቱ ለመግባት አንድ ነገር ስንገዛው ለራሱ ያምንገዛው ነገር ወተት ነው ልብስ ነው የሚጠቅመው ሆኖ መግዛት አለብን ስሙን መድኃኒት ተብሎ ግን የሚገዛው ለመድኃኒትነቱ አይደለም ይሄን ስገዛ ድርጅቱ ወደፊት የሚከፍለው ክፍያ አለ የሚለውን ታሳቢ አድርጎ ነው የማይፈልገውን ግብይት የሚገባው የሚገዛው ማለት ነው እንዲህ ያሉ ማጭበርበር ያሉባቸው ነገሮች حرام ይሆናሉ ነው ቀጥሉ وعنه أن رسول الله صلى الله عليه وسلم قال من اشترى طعاما فلا فلا يبع فلا يبعه حتى يكتاله رواه مسلم وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من اشترى طعاما فلا يبيعه حتى يكتاله رواه مسلم طيب وعنه ማለት ይው ከሱ ማለት ነው ተውላጠ ስም እንለዋለን ዶሚር يرجع الى ابي هريره ከአቡ ሁረይራ ማለት ነው ان رسول الله صلى الله عليه وسلم የአላህ መልእክተኛ የአላህ መልእክተኛ ቃለ አሉ ወይም ብለዋል من اشترى የገዛ ሰው طعاما እህልን ለምግብ የሚጠቀሙትን እህል ማለት ነው ጧአምን ማለት ግድ የበሰለው ብቻ አይደለም ጧአም ማለት ስንዴም ቢሆን ገብስም ቢሆን ጤፍም ቢሆን ጧአም ይባላል ፈላ የቢዕሁ አይሽጠው ያንን እቃ ሐታ የክታለሁ እስከሚሰፍረው ሳይሰፍር መሸጥ የለበትም ገዛው ከሆነ ሰው ይሄንን በጥቅል የተቆለለውን ህዝብ ብዬ ግዛይ ብሎ በግምትም ልገዛው እችላለሁ እሺ ይገዛ ሲሸጥ ግን ሰፍሮ ነው መሸጥ ያለበት ነው hatta ይክታለሁማ ሰፍሮ እስከሚያቀው ድረስ መሸጥ የለበትም ምን ማለት መስፈር ማለት ሰፍሮ እስከሚረከበው ማለት ነው ከይልና እክትያል ለውጣላቸው የላቸውም ከይል ሚዛን ማን ነው ስፍር ማን ነው የክታለሁ ግን እስከሚሰፍረው ማን ነው ወለክቲያሉ انما يستعمل اذا كان الكيل لنفسه ነው hatta የክታለሁ ራሱ ሳይሰፍር ለራሱ ማለት ነው hatta የኪል له ከሆነ ለሌላ ሰው እስከሚሰፍረው ማለት ነው قال تعالى ويل للمطففين الذين اذا اكتالوا ያለው اذا كالوا አላለም اذا اكتالوا على الناس يستوفون ለራሳቸው ሲሰፈርላቸው እነሱ ሲሰፍርላቸው የስተውፉን ጨምር እያለ ነው ጋሽ ጨምር እንጂ ምነው ተጨምርበት እንጂ እያለ ያስጠቀጥቃል ያስሞላል ማለት ሚዛን ያከብዳል ማለት ነው ወኢዳ ካሉሁም ማለት ግን እነርሱ ለሌላ ሰው ሲሰፍሩ ደግሞ እነሱ ለሰው ሲሰፍሩ አወዘኑሁም ወይም ለሰው ሲመዝኑ ይخسሩን ያከስራሉ ማንኛውም ገዢውት አረ ጨምርበት አረ ይሄ ሚዛን ነው የሚለው ሲሸጥ ግን በቃ በቃ ኮይ ሞላ እኮ ነው የሚለው ስለዚህ አረበኛው ቃል ላይ እክታለና ካለ ይለያያሉ ይደክታለ ማለት ሲሰፈርለት ነው ለሰው ሲሆን ካለ ነው የሚባለው ስለዚህ አሁን hatta የክታለ ማለት ለራሱ መዝኖ እስከሚያረጋግጥ መሸጥ የለበትም ነው طيب الطعام عاده وغالبا لا يباع الا كيلا ከዚህ ሐዲስ የምንረዳው የገዛ ሰው እህልን የገዛ ሰው የገዛውን ነገር ሰፍሮ ሳያረጋግጥና በደንብ ከሸጠለ ሰው ሳይረከብ አዙሮ መሸጥ የለበትም ነው الطعام عاده وغالبا لا يباع الا كيلا የሚበላ የሚጠጣ ነገር መቼም የሚበላ ሳይሰፈር አይሸጥም በአብዛኛው غالبا አንዳንዴ ሊኖር ይችላል ለዚህማ ተብሎ ዑለማዎች ምናሉ جعل الفقهاء هذا الحكم في كل بيع يحتاجه يحتاج قبضه الى حق الى حق توفيه من الكيل او الوزن او العد او الذرع فلا يصح بيعها الا بعد استفائها من البائع بما تقبض به የሚሰፈር ነገር ሰፍሮ ሳይቀበል የሚመዘን ነገር መዝኖ ሳይቀበል የሚቆጠር ነገር ቆጥሮ ሳይረከብ መሸጥ የለበትም የሚከነዳን ነገር በሜትር የሚሸጥ ማለት ነው ዚራ ማለት በሜትር ይሄን ያክል ይባል ሳይረከብ መሸጥ አይበቃም فلا يصح بيعها الا بعد استفائها من البائع بما تقبض به የሚሰፈር በመሰፈር የሚለከው መለካት ማለት ነው ይሄ ኢጅማዕ ዑለማ አለበት ይላሉ ሼኹ الاسلام ተይሚያ ኢጅማዕ አለበት የሚመተረው ተመትሮ የሚመዘነው ተመዝኖ የሚቆጠር ተቆጥሮ እንጂ ይሄ ሳይሆን መሸጥ አይሆንም በሚለው ላይ ኢጅማ አለበት እሺ አንድ ሰው በግምት ሸጠ اذا بيع الطعام جزافا فالمشهور من مذهب الامام احمد انه يصح التصرف فيه قبل قبضه لمن مضت السنه ان ما ادركته الصفقه حبا مجموعا فهو من مال المشتري فدل على جواز تصرفه قبل قبضه ያው በግምት የተገዛ ነገር ለዛው የሙሽተሪ ንብረት እንደሆነ ሱናው ተረጋግጧል ማለታቸው እንደሚቻል ያመለክታል ነው ومذهب جمهور العلماء والروايه الاخرى عن احمد انه لا فرق في الطعام بين الجزاف وغيره واختاره شيخ الاسلام ومقيم طيب على ይሃል አብዛኝ የሚበሉ እህሎች በግም ማን ነው በስፍር ነው የሚሸጡት በስፍር የሆነው የሚመዘብ በሚዛን ነው አብዛኝ ማለት ነው አንዳንድ እዚህ በግምት የሚሸጡ እህሎች ይኖራሉ ነው የሚለው علة النهي عن بيع عن البيع قبل القبض አንድ ነገር ቆጥሮ ሳይረከብ መዝኖ ሳይረከብ ሰፍሮ ሳይረከብ መሸጥ የተከለከለበት ምክንያቱ ቀበገ አጅዙ ሙሽተሪ አንተ ሰሉሚሂ ሙሽተሪ የገዛው ሰው ያን የገዛውን ነገር ከመረከብ ሊሳኑ ይችላልና ነው እሱ ከሲሳኑ ደግሞ ለሁለተኛው አሳልፎ መስጠቱ የበለጠ የማይቻል ይሆናል ብዙን ጊዜ ሳንረከበው ከሸጥና አንድ ንቃ ያ የሸጠልን ሰው ሊያፈርስ ይችላል ለምሳሌ ሰው መጋዘን ላይ ያለ እህል ገዛን ተረክመው ወደ ቤታችን ሳንወስደው እዛው ላይ ደሞ ሸጥ አትርፈን እኛ ከገዛነው አትርፈን ሸጥ ነው ለሌላ ሰው አሁን ያ ገዢ መጥቶ ናላትረክብ እየዛ ሰው የሰው መጋዘን ሊገባ ነው በስንት ተሻሽተው በእኛ ከተረገኝ እኔ አሁን አያዋጣኝም ይሄን ቃውን አልሸጥም በግግም ይላል ያኛው የመጀመሪያው ሰውዬ ምን መጣ አሁን ጠቡ ሶስት ላይ ሊሆን ነው ሁለት ሰው ብቻ የሚጣሉት የመጨረሻው ገዢና ሻጭ ሳይሆን የመጀመሪያው ሻጭ ሊገባበት ነው ጠቡ ላይ ይሄን ነገር ስለሚያመጣ ለዚህ ስጋት ነው ነብዩ አለይሂ ሰላቱ ወሰለም ማን اشترى طعاما فلا يبيعه حتى يكتاله ያሉት ለዚህ ነው يكتاله ይበሉ እንጂ حتى يكتاله او يزينه او يعده او يزرعه ማለት ነው ያው ባለው የግብይት አይነት የመስፈሪያ የመለኪያ አይነት ለክቶ ሳያስረክብ መሸጥ የለበትም ያለው ለዚህ ነው ሰው ሰው ሱቅ ገዝቶ እዛው መሸጥም ክልክ ነው በነገራችን من يبتع طعاما فلا يبيعه حتى يستوفيه ولا احسب كل شيء الا مثله ማንኛውም ነገር በዚሁ ይሄዳ ብዬ ገምታለሁ ይላሉ ኢብኑ አባስ ምግብን እህልን ሲከለክሉ ሌላውስ ሌላውስ ይቻላል ይመስላል ላ ሌላውም ቢሆን እንደ እህል ሳይረከበው መሸጥ አይሆንም ማለት ነው የሚያሳየው ይላሉ ኢብኑ አባስ والله اعلم ቅሩ وعنه رضي الله عنه قال نهى الله صلى الله عليه وسلم عن بيعتين في بيعة رواه أحمد والنسائي وصححه الترمذي وابن حبان ولأبي داود من باع بيعتين في بيعة فله أو كسهما أو الربا آه، طيب طرو وعن أبي هريرة رضي الله عنه أنه قال نهى رسول الله صلى الله عليه وسلم عن بيعتين في بيعه رواه أحمد والنسائي وصححه الترمذي وابن حبان ولأبي داود من باع بيعتين في بيعات فله او كسهما او الربا نهى رسول الله يا الله ملكتنيا كلكلوال عن بيعتين كهولس شياج في بيعات عند شياج لاي በደንብ ተከታተሉኝ عند شياج لاي ሁለት ሽያጭን ከልክለዋል ምን ማለት ነው አንድ ሽያጭ ላይ ሁለት አይነት ሽያጭን ከልክለዋል ሐዲሱን አቡ ዳውድ ነሳኢ ዘግበውት ትርሚዚ ጥሩ ነው ብለውታል ኢብኑ ሒባንም እንደዚህ ጥሩ ብለውታል ነው የሚለው እንደ አቡ ዳውድ ዘገባ ደግሞ ይሄኑ ሐዲስ ሲያብራራው በሱ አገላለጽ መንባዓሉ ነብያችን ይላል መንባዓ የሸጠ በይዓተይኒ ሁለት ሽያጮችን في بيعات عند ሽያጭ ላይ ሁለት ሽያጭን የሸጠ ሰው አንድ ሽያጭ ላይ ፈለሁ ለዛ ሰውዬ አው ከሱሁማ ከሁለት አክሳሪው አለው አው ሪባ ወይም ወለዱን ያገኛል ኪሳራ ይመጣበታል ወይም ወለድ ነው የሚመጣበት ማለታቸው ነው በይዓተይኒ ፊ በይዓቲን ምን ማለት ነው ለምሳሌ ምን ልበላችሁ አንድ ሰላጃ ምን ምትሉት ተባማረኛችሁ ማቀዝቀዣ ነገር ማሰላጃ ማለት ነው አይዋ አንድ ፍሪጅ የዱብ የሸጥኩለት በስንት በአንድ ሺህ ብር ፍሪጅ በአንድ ሺህ ብር ዱቤ ሸጥኩለት መቼ ሊያመጣ ያው የሆነ ጽሁፍ ይኖራቸዋል ከዛ ያ ሰው አንድ ሺህ ብር መክፈል አልቻለም የገዛው ሰው ፍሪጅንም ወስዶታል ብሩ መክፈልም አልቻለም መስከረም ተቀጣጥረን ነበር መስከረም ደረሰ ምን አደርጋለሁኝ ይሄ ገበያ ቀኑ እያለቀ ነው ስለዚህ ብሩን ካልከፈክ መልሽ እሸጥልሃለሁ ይለዋል ያን ዕቃ ደግሞ መልሶ ደግሞ እንደገና ብር ጨምሮ ማለት ነው የመጀመሪያው አንድ ሽያጭ ነው አሁን ደግሞ እዛው ላይ ሊጨምርበት ነው ደግሞ ሳንቲም በአንድ ሽያጭ ደግሞ ማለት ነው አልከፈለማ ቢመልስለትም ኪሳራ ነው ስለዚህ ثم يشتريها البائع من المشتري نقدا በካሽ ነው የሚከ አንድ አሁን ያልኳችሁ ነው ሌላው ደግሞ አመሳሰል ይሄን ነው ግብይት በላገላለጽ ፍርጅ አንድ ሺህ ብር ሸጥኩለት የዱቤ ከዛ ሰንበትበት ብዬ ብሩን አልከፈልክም አልቻልክም እኔው ልግዛህ እለዋለሁኝ ሻጩ ሰውዬ ማለት ነው እኔ ልግዛህ ዱቤ ሽጨታለሁ አይደለ እኔ ግን ዛሬ ከሽ ልክፈልህ ስንት አንድ ሺህ ብር ሸኩለት እንደጋ ካሽ ለምከፍለው እኔ 80 800 ነው የምገዛው 800 አሁን ይሄ ሰውዬ ሻጭ ማን የመጀመሪያው ሻጭ ተጠቀመ ወይስ ከሰረ ወይስ ምን አደረገ በዱቤ አንድ ሺህ ብር ሽጦታል ያን አንድ ሺህ ብር ኮይ ይከፍላል ገና ሰውየው ቀኑ ሲደርስ ከዛ በፊት ግን አሁን ልክፈል ይለዋል ግን በ800 እሺ ብለሽ ዲሃ ምን አደከመው ዱቤ ገዝቶ እንደገና እንደዚህ መልሶ cash የሚሸጠው ለሻጭ ለምንድን ነው ብር መበደር ፈልጋለሁ እኔ ብር የለኝም እጄ ላይ ብር ፈልጋለሁ ብር የለኝም አበድር ብለ በአሁን ሰዓት ወለድ የለመደ ሰው ብር አያበድረኝም ስለዚህ ያለኝ አማራጭ የሆነ እቃ የዱቤ ገዛዋለሁ የዱቤ ታክሲ ታወጣለሁ ለምሳሌ ያን ያወጣሁትን ዱቤ ገዛሁትን እቃ አሁኑ cash ሸጠዋለሁኝ ከስርም ቢሆን እጅ ላይ ጥሬ ብር ገባልኝ ማለት ነው በዚህ ፎቶ ነግድና አተርፋለሁ ባይ ነው እንግዲህ የሚመጣው ኪሳራ አላቀም እንደዚህ ያለ ግብይት ገብተው መሸጥ ክልክል ነው ነው አንድ ሽያጭ ላይ ሁለት ሽያጭ ክልክል ነው ሰውየው ብር ቸግሮታል አበድሩት ማበደር አልቻላችሁም በጉልበቱ ሰርቶ ይደር ነው ሌላ ማማረኛ ያለው እንጂ አንድ ግብይት ላይ እንዲህ ያለ ስልት መጠቀም ወይም ኪሳራን የሚያመጣው ወይም ጥቅም የሚያመጣው በጣም ወለድ ነው የሚያመጣው ያለን እኮ ነው طيب فله አውከሱሁማ አውከስ ማለት ያው አንቀሱሁማ እንደማለት ነው ጉድለት ኪሳራ ማለት ነው ፈልወክሱ አንቁሳኑ አውከሱሁማ ማለት በጣም አክሳሪ ማለት ነው በጣም اسمه تفضيل አለው اي اقلهما وانقصهما والمعنى انه اذا فعل ذلك فلا يخلو من امرين ይሄን ስራ የሰራ ሰው ከሁለት አንዱ የሚያጋጥመው አንድ ውሉን አጽድቆ ያው ወለድ መምጣት ነው ወይም ዝቅ ብሎ ይዞ ኪሳራ መንጣት ነው ነው ሪባ ማለት ያው ማናው መጨመር ማለት ነው ያው ትርጓሜ ላይ ብዙ خلاف አለ በነገራችን ላይ አንድ ሽያጭ ላይ ሁለት ሽያጭ ክልክል ነው ማለት ምን ማለት ነው በብዙ ተርጉመውታል ሌላ ደግሞ ልንገራችሁ አንድ ሽያጭ ላይ ሁለት ሽያጭ ክልክል ነው ማለት ሰላጃውን ሸጥልኝ አለኝ እሺ አንተ ደግሞ አልጋውን ልሸጥልኝ ዶላቡን ልሸቁም ሳጥን ልሸጥልኝ አያችሁት እኔ ከሸጥኩ መሸጥ ነው እንጂ አንተ ያን ልሸጥልኝ ይሄን ልሸጥልህ አይባልም አንድ ሽያጭ ላይ ሌላ ሽያጭ ገባ ማለት ነው ለጂንስ ላይ ለጂንስ እንደሚባል እንደማይባል ሁሉ ሽጋር የሚባል ጋብቻ አይደል ልጅህን ዳረኝ እኔም ልጅን ዳረህ እና አንድ ሽያጭ ላይ ሁለት ሽያጭ የተባለበት ሐናቢያዎች እንደሚተረጉሙት አንድ ውል ላይ ሌላ ውል ደግሞ መጨመር ማለት ነው አበድረኝ ሰለፍ ልስህ ሽያጭና ኪራይ እንዲሁም ሸር የሚባል አባባል ይሄም በይዓተኝ ነው አከራይኝ ያለው አከራይቶት ደግሞ ሸር ሊሆን ደግሞ እንደገና ሸር ሊያደርገው ወይ ሽጦለት አሁንም ሸር ሊሆን ይሄም በይዓተን ይባላል ይላሉ በይዓተን في بيع ለምሳሌ አንድ ሰው ብድግ ብሎ ቢዕቱከ ከከዛ ቢከዛ ይሄን ቃ በመቶ ሺህ ብር ሽጨልሃለሁ እ ባይሆን ቤተ ይሄን ቃ መሸጥልህ ቤትህን ታከራየኝ ነው በስንት በእኔ ያከል አለው አንድ ሽያጭ ሁለት ሽያጭ ገባ ማለት ይሄ ነው فهذا الشرط يبطل العقد عندهم من اصله እንዲህ ያለ ግብይት እንዲህ ያለ ቅድመ ሁኔታ ማስቀመጥ የነበረውን የጀመሩትን ግብይት ያበላሸዋል ሌሎቹ ደግሞ የለም ይሄ አይደለም አሉ ቢእቱ ከሃዲህ ስላአተ የንቃ ሽጨልሃለሁ ቢአልፈይ ነሲአ ب 2000 ዱቤ ወቢአልፊን በአንድ ሺህ ብር ሽጬልሃለሁ ነቅደን በካሻለ አንድ ንቃ ቅርቦ ይሄን ንቃ 2000 ሽጬልሃለሁ በዱቤ እ 1000 ብር ሽጬልሃለሁ በካሻለው እሺ ብሎ ይዞ ሰው ይወቃውን ግልጽ ነው እሺ ብሎ ወሰደ ነገ በየትኛው የሚከፍለው ሰውዬ ሰውዬ ያቀረበው በሁለት አይነት ዋጋ ነው አንዱ ነው የምመርጠው ብሎ መርጦ አልወሰደም እሺ ብሎ ወሰደው ነጋ ለመቸው ሲል ወይም ደግሞ ዱቤው ካላዋጣው እኔ ካሽም ከፍልንካ ብሎ ሊመጣ ነው የሚያዋጣው ደግሞ ዱቤው ከሆነ እኔ ካሽ ከፍልም ያው ዱቤ ነው ሊል ነው ደሞ ገበያ ደሞ ታቃላችሁ ይጨምራል ይቀንሳል ያን ጊዜ ችግር ተፈጠረ ማለት ነው በሚጨምርበት ሰዓት ሻጭ ማፈረስ ይችላል ገዥም ደግሞ ወደ ኋላ ወደፊት ይላል የሚያከስር ከሆነ የማያከስር ከሆነ ሩጫውን የሚቀጥለው እንዲህ ጭቅጭቅ የሚያመጣ ነገር ሰዎችን የሚያጣላ ግብይት በሸሪዓችን አይፈቀድም من باع بيعتين في بيعه فله او كسهما او الربا ما ከወት አንዱ አያጣውም ወይም ያልተጠበቀ ዋጋ ነው የሚመጣለት ወይም ያልተጠበቀ ኪሳራ መጥቶ አጨቃጫቂን የሚሆነው አይፈቀድም ነው ቀጥሉ وعن عم وعن عمرو بن شعيب عن أبيه عن جده قال قال رسول الله صلى الله عليه وسلم لا يحل سلف وبيع ولا شرطان في بيع ولا ربح ما لا يضمن ولا بيع ما ليس عندك رواه الخمسة وصححه الترمذي وابن خزيمة والحاكم وأخرجه في علوم الحديث من رواية أبي حنيفة عن عمرو المذكور بلفظ نهى عن بيع وشرط ومن هذا الوجه أخرجه الطبراني في الأوسط وهو غريب طيب بارك الله فيك وعن عمرو بن شعيب كعمرو بن شعيب عن أبيه كأباته عن جده كآياته يزو أوروا የሁሉንም ስራ አላህ ይወደድላቸውና አምር ምን አለ قال قال رسول الله የአላህ መልእክተኛ የሚቀጥለውን ብለዋል ተናግረዋል لا يحل سلف وبيع لا يحل አይፈቀድም ሰለፉን ወበይዑን ሽያጭና ብድር ሰለፍ ብድር ወበይዑን ሽያጭ አንድ ላይ አይሄዱም ያው ቅድም የተረጉምኩላችሁ ነው አንድ ሽያጭ ሁለት ሽያጭ የሚባለው አንድ ትርጉም ይሄ ነው ብያቸዋለሁ ብድርና ሽያጭ ወላ ሸርጧኒ ሁለት ቅድመ ሁኔታ ያለውም في بيع አንድ ግብይት ላይ ሁለት መስፈርት ቅድመ ሁኔታ ያስቀመጠ ይሄም አይቻልም ወላ ربح ما لم يضمن በቁጥጥር ስር ያልዋለ ንብረት ትርፍም አይፈቀድም ወላ በይዑ ما ليس عندك አንተ ጋር የለለህን የሌለውን ነገር መሸጥም አይቻልም በእጅ አልተቆጣጠርከውን በአንተ ቁጥጥር ስር ያልሆነን ነገር መሸጥም አይቻልም ለምን ነገ ማስረከብ አትችልማ ገዢ አንተ አስረከበ ሲልህ ማስረከብ አትችልም ለምን ዝማ ከችግር ሊፈጠርበት ይችላል በቁጥጥር ስላልሆነ አንዳንድ ነገሮች ዝም ብለው የሌለውን ሸቀጥ አስመዝግበው ዋጋ ቆርጠው ይጨርሳሉ ከሰው አምተው ይከፍሉ ማለት ነው ሊያስረክቡ ኋላ ሲሄዱ እዛም እዛም ዋጋ ጨምሮ አንሸጥም ብለው ግግም ይሏቸዋል ያን ጊዜ ይሄ ቃል ተገኘም ይሄ ቃል ተገኘም ሊያፈርስ ነው ደግሞ እነሱን ገዛቸው ይጋር ሌላ ድርድር ሊመጣ ነው ስለዚህ አይቻልም رواه الخمسه وصححه الترمذي وابن خزيمه والحاكم እነዚህ ሁሉ ዘግበውታል ነው እንደዚሁ واخرجه في علوم الحديث حاكم ይመስላል من روايه ابي حنيفه ከአቡ ሐኒፋ ዘገባ አቡ ሐኒፋ ደግሞ ከአምር አልመዝኩር ማለት የተጠቀሰው አምር ኢብኑ ሹዓይብ عن ابيه عن جده ያልነው ማለት ነው ከሱ በመጥቀስ بلفظ نهى عن بيع وشرط نهى رسول الله عن بيع وشرط ሽያጭና ቅድመ ሁኔታን አንድ ላይ አድርጎ መሻሻት ከልክለዋል ይላል ومن هذا الوجه ከዚህ አቅጣጫ በዚህ አሁን በዘገብነው ባቡሃን አቅጣጫ አخرجه الطبراني طبراني ዘግቦ في الاوسط اوسط የሚባክተባቸው ላይ وهو هي ዘገባ غريب غريب ነው حادث غريب حادث عزيز حادث مشهور حادث متواتر የሚባል ነገር አለ ስለዚህ حادث غريب ነው غريب ማለት ጥሬ ቃሉ የሩቅ አገሰው غريب ይባላል ከሩቅ የመጣ ማለት ነው ማንነቱ አይታወቅም ከሩቅ የመጣ ሰው የሰፈር ሰው ከሆነ ማንም ያውቀዋል የሩቅ አገር ከሆነ ማንም ያውቀው ማለት ሐዲስ ላይም አሁን ዘገበው አንድ ዘጋቢ ብቻ የዘገበው ሐዲስ ከሆነ ሐዲስ ነው ገሪብ ይባላል አንድ ሰው ብቻ የሚያውቀው ሰው አሁን ግዳም የሚባለው አሁንም ይሄ ሐዲስ አንድ ሰው ካዘገበው غریب ይሉታል غریب ያስባለበትም ይሄ ነው ሁለት የዘገበው አዚዝ ይባላል ሶስት እና ከዛ በላይ መሽሁር ይሉታል ሐዲሱ غريب ነው غريب ሁሉ ضعيف አይደለም غريب ሆኖ ሳይሆን ሐዲስ አለ እነመር አማሉ ዑመራሽ የዘገቡት ሌላ ሰው አዘገበው ይባላል ይሁን እንጂ ሐዲሱ ሳይ ነው እሺ ሐዲሱ ደረጃው መጨረሻ ምን ይሆናል ضعيፉ ተጠራቅሞ ብዙ ሰነድ ስላለው ወደ ሐሰን ይደርሳል ብለውታል የሐዲስ በጣም የማህበራዊ ጉዳይን በግልጽ ያስቀመጠ ሐዲስ ነው ይልታል የሪባ ዘዲዎችን የዘጋ ነው ብለውታል ሪባ የሚገባበትን የግብይት አይነት የዘጋ ወይም የሚዘጋ ሐዲስ ነው በማለት ይገልጹታል ሰለፍ ማለት ብድር ማለት እንዳይከብዳችሁ ቀርድ ማለት ነው ደፍዑ ማልን لمن ينتفع به ገንዘብ መስጠት ያን ገንዘብ እንዲጠቀምበት የተጠቀመው ተጠቅሞ ወርዱ በደለሁ ልዋጩን እንዲቀየ እንዲመልስልን የምንፈልገው የምንሰጠው ገንዘብ ምን ይባላል ብድር ይባላል ገብታችኋል ራሱን ብር አይደለም የሚመልስላችሁ ብድር ላይ ራሱ አይመለስም የሰጠነውን ያችን ዶላርም ትሁን ብርም ዶላርም ትሁን ራሱን አይደለም የሚያመጣልን የዛ አይነት የሆነውን ነው የብር አይነት የዶላር አይነት ግልጽ ነው በደል ነው የሚባለው ራሱ አይደለም ያከራየነው እቃ ያዋስነው እቃ ከሆነ ግን ራሱ ነው የሚመለሰው ያ የሰጠነው ነገር ብድር የሚባለው ግን የሆነ ሰተነው ያን አይመልስም ተመሳሳይ ሌላ እቃ ያመጣል ማለት ነው ዶላር ሰተነው ብር ሊያመጣም ይችላል ሰውየው ካልቻለ በእለቱ ምንዛሬ ያቀርበዋል ችግር የለም طيب لا يحل سلف وبيع ማለት እንግዲህ ይሄ ነው አንድ ሰው ዕቃ ይሸጥለታል ይሄን ዕቃ ግዛኝ እሺ እገዛለሁ በምን ያክል ይሄን ያክል ግን ቤትን ለሁለት ወር ለአንድ አመት ልታከራይኝ ይላል ያስተሳስረዋል አይሆንም እንዲያ ሽያጭን ከልክለዋል ነው طيب ولا شرطان في بيع አንድ ሽያጭ ላይ ሁለት ቅድመ ሁኔታ በተለያየ ትርጉም ተተርጉሟል ይሄ ብያቸዋለሁ ሻጩ ማን ነው ገዢው ሰው ገዢው በሻጩ ላይ ለምሳሌ ልብስ ገዛ ሽጥልኝ አለው እሺ ጣቃ ነው ገዛ ገዝቻለሁኝ ባይሆን ቀደህ ልትሰጠኝ ይላል ሱሪ ከሆነ የሚያሰፋው በሱሪ ቀዶ ሊሰጠው እ ቶብ ከሆነ ቶብ ወይም ደግሞ አሰፍቶ ሊሰጠው አን يفصل الثوب المبيع المبيع ويخيطه ተፍሲል አድርጎ ዘርዝ ቀዶ ሰፍቶ ሊሰጠው ጣቃ ልግዛህ ግን የመቅደዱና የመስዋዕቱ እንትን የባንተ ላይ ሆኖ ይለዋል ልሰፋልኝ አይቻልም لانه جمع بين شرطين ሁለት ሸርጥ ያጠቃለለ ወይም ያካተተ ግብይት ሆነ ሐዲሱ ደግሞ አንድ ሽያጭ ላይ ሸርጦን ያለበት ነገር ሁለት ነገር መስፈርት ያለበት አይሆንም ብሏል ነው በነገራችን ልብስ የምታሰፉ ሰዎች ጣቃ አይደለም የሚገዙት ጣቃ እዛው ገሰን አንድ ሰው ላይ እዛው ላይ ሰፍቶ ሊያስረክበን ምን ዋዋናው ነገር አለ አሁን ባነ ሳውዲ አረቢያ በተለይ አሁን እናንተን አላቅም ጣቃ ያለበት ቦታ ይሄድና ሰፊ ዘው አለ ሰፊው ጋር የሚነጋገረው ጣቃ ልግዛህ አይደለም የሚለው እኔ ሱሪ እፈልጋለሁ ይለዋል ቁመትህ ምን ያክል ነው ስፋትህ ምን ያክል ነው ምናምን ይለካዋል طيب የየትኛውን አይነት እቃ ላድርግልህ ነው የሚለው የዚህ ዘር ፈልጋለሁ ይለዋል የሽ የዚህ ዘር ይሄን ያህል ቁመት ይሄን ያህል ስፋት ይሄን ያህል ወርድ ይሄን ያህል ብር ነው የምሸጠው ይለዋል ከነመሰው ከነምኑ እሺ እሺ ከተስማማ አለቀ እንደዚህ አጎሰሩ መግዛት እየቻለ ግን ጣቃ ሸጥልኝ ብሎ ቢሄድ የመቅደዱና የመስዋዕቱ እንትን ባንተ ላይ ነው አንተ ልሰፋልኝ አንተ ቀደህ ልሰጠኝ ካለ ግን አይቻልም እያለ ነው ለምን ጣቃ ነው የሚገዛ ጣቃ ይገዛ ለማሰፋ ደግሞ ሁሉ የሚፈልገው ሰው ላይ እሱም ጋር በአዲስ ውል ያዝ እንጂ ሽያጩና ሽያጩ ሲሻሻት የመቅደድና የመስፋቱን ሁኔታ ሰውየው ላይ ማስቀመጥ የለበትም ግብይቱ ጋር ማገናኘት የለበትም ነው ወላ ሪብሁ ማለም ይድመን ማለት አሁንም ብዙ ትርጉም ተሰጥቷል አን የቢአ ስርዓተ ሙአየነ አልሙሽተራ ቀብለ ቀብዲሃ አንድ ሰው የሆነ ቃ ገዝቶ ነበርና ያን ቃ ሳይረከብ አሳልፎ ለላ መሸጥ ማለት ነው አስራት ሆኖ ሊሸጥ ይችላል ይሄ አይቻልም ለምን ሙሽተሪ لا يصلح له ان يبيع السلعه المشترى الا بعد قبضها አንድ ሰው የገዛውን ዕቃ ሳይረከብ መሸጥ የለበትም የሚል አሳልፈናልና አሁንም ማለም ይዱመን ማት ያልተከፈለበትና በቁጥጥሩ ስር ያላደረገውን ዕቃ መሸጥ አይችልም ማለት ነው በራስ ቁጥጥር አድርገው ከዛ በኋላ ሸጠው ነው ነሃ አንበይን ወሸርጥን ወይም በሌላ ዘገባ ላ ተቢዕ ማ ለይሰ ዐንደክ ይላል አንተ ጋር የሌለን ዕቃ አትሽጥ እሺ እንቁም መርሐባ እንቁም ካላችሁ አሁን እንደውም ይሄ ኪታቡል ላይ እንደሌላው መሮጥ ብዙ አይዋጣም ራሱ ቃሉ ተተርጉሞ ፍሬ ሐሳቡ የሚርቅበት አጋጣሚ አለ ፍሬ ሐሳቡ ራቅ ይላል በደንብ አጥናችሁ እንትን ካላችሁት እየከበደ ነው የሚመጣው በደንብ ሙራጃ አድርጉ የከበደ ካለ ያው እንጠይቅበታለን ችግር የለውም ኢንሻአላህ هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمة الله